ለሀገራችን እድገት ይውላል ብለን በምንከፍለው ግብር ለዜጎች ኑሮ መደጎሚያ ተብሎ ከለጋሽ ሀገራት የሚገኘን የህዝብ ሀብት በመጠቀም መንግስት አህባሽን በግዳጅ ለመጫን መነሳቱ አስቆጥቷችሁ ብሩ ለልማት ይዋል እያላችሁ በፍጹም የሀገር ተቆርቋሪነት ድምጻችሁን ስታሰሙ የነበራችሁ እናንተ ስማችሁን በደማቅ ታሪክ ላይ እያሰፈራችሁ ያላችሁ ጀግኖች እንደምን አላችሁ? በአምባገነኖች ፍትህ ለተነፈጉ ዜጎች ሳምንቱ ምን ያህል ሩቅ እንደሚሆን ማንም ማወቅ አይሳነውም። ይኸው ሳምንቱ ደርሶ የፍትህ ያለ የምትለው ፍትህ ሬዲዮ ዝግጅቷን አጠናቃ ወደ እናንተ ደርሳለች። በየማቆሪያው ለምትሰቃዩ የክፍለ ዘመኑ እውነተኛ ጀግኖችና ውድ ወኪሎቻችን የጭቆናው ገመድ ተበጥሶ የፍትህን አየር የምትተነፍሱበትን ጊዜ ሩቅ እንደማይሆን ባለሙሉ ተስፈኞች ነን። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ለዛሬ ቅዳሜ ሚያዝያ 19 ፍትህ ሬዲዮ 23ኛ ፕሮግራሟን አዘጋጅታ ቀርባለች። ፍትህ ሬዲዮ በሳምንት አንድ ጊዜ ብቅ እያለች ፍትህ ለተጠሙት ለኢትዮጵያ ሙስሊሞች የፍትህ ያለ እያለች የምትጮህ የእናንተው ሬዲዮ ናት። በዛሬው ፕሮግራማችን ሳምንታዊ ዜና፣ የተመረጡ ፕሮግራሞች እንዲሁም ትረካ ተሰናድቷል። አብሮነታችሁ አይለየን። በቅድሚያ የሳምንቱን አበይት ዜናዎች እናሰማችኋለን። ዜናውን የሚያቀርብልን መሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን ትላንት ጁማ 313 ሚሊዮን ብር ለልማት በሚል መሪ ቃል በአገር አቀፍ ደረጃ ሰላማዊ ተቃውሞዎች ተደረጉ። ተቃዋሚዎቹ መንግስት በሃይማኖት ጣልቃ በመግባት ለሀገር ልማት መዋል ያለበትን ገንዘብ ለአህባሽ ግዳጃዊ ጠመቃ ማዋሉንም ኮንነዋል። ከ260 ቀናት በላይ በደሴ ማረሚያ ቤት ያለምንም ወንጀል ታስረው የነበሩት የመስት ኢማሞች በዋስ ተለቀቁ። በአማራ ክልል ሰሜን ወሎ ዞን ወልዲያ ዩኒቨርሲቲ ታስረው የነበሩ ሙስሊም ተማሪዎች መፈታታቸው ተገለጸ። በኖርዌይ የሚኖሩ ኢትዮጵያውያን ሙስሊሞች ለአባይ ግድብ ገቢ ማሰባሰቢያ ተብሎ የተጠራውን ስብሰባ በልዩ ተቃውሞ በተኑት። መንግስት 33 የሚሆኑ የባህር ዳርና ጎንደር ሙስሊም ነጋዴዎችን ማሰሩ ተሰማ። እስረኞቹ እስካሁን ድረስ ፍርድ ቤት አለመቅረባቸውም አነጋጋሪ ሆኗል። የየክፍለ ከተማ መጅሊስ 11 አመራሮች የሙስሊም መፍትሄ አፈላላጊ ኮሚቴዎች ላይ እንዲመሰክሩ በፌዴራሉ አቃቤ ህግና በአዲስ አበባ ፍትህ ቢሮ ኃላፊዎች በተደጋጋሚ ቢጠየቁም እስካሁን አውንታዊ ምላሽ እንዳልተገኘ የፍትህ ሬዲዮ የውስጥ ምንጮች አስታወቁ። የጎንደር ሙስሊሞች አህባሽ የተባለውን ከእስልምና ያፈነገጠ አስተምህሮ ከእንግዲህ ወዲያ እንደማይፈልጉ አስታወቁ። ስልጠናውን የሚሰጡት ሊባኖሳውያንም ከተማይቱን ለቀው እንዲወጡላቸው ነዋሪዎቹ ጠይቀዋል። ይህን ተከትሎ በወረዳዎች መጅሊስ ኃላፊዎችና በከተማው መጅሊስ አመራሮች መካከልም አለመግባባት ተፈጥሯል። ትላንት ጁማ 313 ሚሊዮን ብር ለልማት በሚል መሪ ቃል በአገር አቀፍ ደረጃ ሰላማዊ ተቃውሞዎች ተደረጉ። ተቃዋሚዎቹ መንግስት በሃይማኖት ጣልቃ በመግባት ለሀገር ልማት ማዋል ያለበትን ገንዘብ ለአህባሽ ግዳጃዊ ጠመቃ ማዋሉንም ኮንነዋል። እስከ ዛሬ እንደሚደረገው ሁሉ ህዝበ ሙስሊሙ የጠየቃቸው መሰረታዊ የእምነት ጥያቄዎች ምላሽ አለማግኘታቸውን ተከትሎ ከሚደረገው የድምጻችን ይሰማ ተቃውሞ በተጨማሪ በቅርቡ ለአባሽ ግዳጃዊ ጠመቃ እንዲውል ዘንድ 313 ሚሊዮን ብር በመንግስት መመደቡ በሀገር አቀፍ ደረጃ በተካሄደው ተቃውሞ ወቅት ውግዘት ደርሶበታል። በሶስት እርከኖች በመከፋፈል በድምጻችን ይሰማ በታዘዘው መሰረት ትላንት ጁማ ሚያዝያ 18 2005 በሀገር አቀፍ ደረጃ የተደረጉት ተቃውሞዎች እጅግ ደማቅ እንደነበሩ ለማወቅም ተችሏል። ተቃውሞዎቹም በአንድ መስጊድ ተሰብስቦ በመስገድ በዝምታና ድምጽ በማሰማት ነበሩ። የመሰባሰብ ተቃውሞ ምድብ ውስጥ ከተመደቡት መካከል ባህር ዳር አንዷ ስትሆን በባህር ዳር ሰላም በር መስጂድ የመሰባሰብ ተቃውሞ ለማድረግ በተሰበሰበው በርካታ ህዝብ መካከል በጣና ፎረም ስብሰባ ምክንያት በከተማይቱ የነበሩት የሱዳኑ ፕሬዝዳንት ዑመር ሐሰን አልበሽር በድንገት በመስጂዱ በመገኘታቸው ተሰብስቦ በመስጊድ እና ዱዓ በማድረግ ከተደረገው ተቃውሞ በተጨማሪ በተክቢራም ደምቆ ውሏል። የድምጽ ተቃውሞ ከተደረገባቸው ከተሞች መካከል ደግሞ ጀግኖቹ የሻሸመኔ ሙስሊሞች አሁንም እንደ ሁሉ ጊዜው ሁሉ በአራዳ መስጂድ በመገኘት ድምጻቸውን አሰምተዋል። አይበገሬዎቹ የወልቅጤ ሙስሊሞች በጃሚዓ መስጂድ በምዕራብ አርሲዞን በኮፈሌ ከተማ ስር ባሉ ወረዳዎች ከፍተኛ ደረጃ የድምጽ ተቃውሞዎች ተደርጎባቸዋል። በተቃውሞው ወቅት ከተሰሙት መፈክሮች መካከል ድምጻችን ይሰማ 313 ሚሊዮኑ ለልማት ኮሚቴው ይፈታ፣ ፍትህ ናፈቀንና የመሳሰሉትን መፈክሮች አሰምተዋል። በመዲናችን በአዲስ አበባም እንዲሁ በመቶ ሺዎች የሚቆጠሩ እናቶች፣ አባቶች፣ እህቶችና ወንድሞች አንድ ላይ በታላቁ አንዋር መስጊድ በመሰባሰብ ከጁማ ሶላት በኋላ በደማቅ ተክቢራ የታጀበ ተቃውሟቸውን አሰምተዋል። ጠጠር ምጣይ እስኪጠፋ ድረስ አንዋር መስጊድና አካባቢውን የሞሉት የመዲናዋ ሙስሊሞች ከደማቅ ተክቢራ ባሻገር ድምጻችን ይሰማ፣ ብሩ ለልማት ሰላም አጣን ባገራችን አህባሽ አይጫንብን ትግሉ ይቀጥላል የሚሉና መሰል መፈክሮችን ያሰሙ ሲሆን በነጭ ወረቀት የተጻፉ መፈክሮችንም ከፍ አድርገው በመያዝ ድምጻቸውንም አሰምተዋል። መንግስት በቅርቡ 313 ሚሊዮን ብር በመመደብ እና በሃይማኖት ጣልቃ በመግባት ለሀገር ልማት መዋል ያለበትን ገንዘብ ለአህባሽ ግዳጃዊ ጠመቃ መዋሉን ኮንነዋል ሲል የፍትህ ሪፖርተር ተስፋው ዘግቧል። መንግስት 33 የሚሆኑ የባህር ዳርና ጎንደር ሙስሊም ነጋዴዎችን ማሰሩ ተሰማ። እስረኞቹ እስካሁን ድረስ ፍርድ ቤት አለመቅረባቸውም አነጋጋሪ ሆኗል። ባለፈው ቅዳሜ ሚያዝያ 12 2005 24 የሚደርሱ በጣም ታዋቂ የባህር ዳር ሙስሊም ነጋዴዎች በድንገትና በዘመቻ መልክ የታሰሩ ሲሆን ምክንያቱ ደግሞ በቫት ቲኬት በሚል እንደሆነ ምንጮቹ ገልጸዋል። ነጋዴዎቹ ግን ህጋዊ በሆነ መልኩ በቫት እንደሚሰሩ ማስረጃ ቢያቀርቡም ማንም ሊሰማቸው እንዳልቻለም አብሮ ተገልጿል። ጉዳዩን አስገራሚ የሚያደርገው ደግሞ ታሳሪዎቹ በሙሉ ሙስሊም ብቻ መሆናቸው ሲሆን በከተማው በርካታ ሙስሊምና ሙስሊም ያልሆኑ ነጋዴዎች መኖራቸው እየታወቀና ሁሉም ነጋዴዎች መንግስት ባስቀመጠላቸው አሰራር መሰረት እንደሚሰሩ እየታወቀ ሙስሊም ነጋዴዎችን ብቻ መርጠው በዘመቻ መልክ ማሰራቸው በእርግጥም መንግስት በሙስሊሙ ላይ ብቻ ያነጣጠረ የጭቆና ፖሊሲውን በግልጽ ተግባራዊ እያደረገ እንደመጣ የከተማው ነዋሪዎች ለፍትህ ሬዲዮ ገልጸዋል። እስረኞቹንና ወዳጅ ዘመዶቻቸውን ቀኑን ሙሉ ካጉላሉ በኋላ ዳኞች ስብሰባ ላይ ናቸው የሚል ተራ ምክንያት ማቅረባቸው እንዳልተዋጠላቸው በፍርድ ቤት የተገኙ ታዛቢዎች የገለጹ ሲሆን ፍርድ ቤቱ አቅርበዋቸው ነበር ለማስባል ብቻ እንደወሰዷቸው ግምታቸውን አስቀምጠዋል። የየክፍለ ከተማ መጅሊስ 11 አመራሮች የሙስሊም መፍትሄ አፈላላጊ ኮሚቴዎች ላይ እንዲመሰክሩ በፌዴራሉ አቃቤ ህግና በአዲስ አበባ ፍትህ ቢሮ ኃላፊዎች በተደጋጋሚ ቢጠየቁም እስካሁን አዎንታዊ ምላሽ እንዳልተገኘ የፍትህ ሬዲዮ የውስጥ ምንጮች አስታወቁ። አቃቤ ህግ የመጅሊስ አባላቱ የአቋም ችግር እንዲገመገም በብስጭት ጭምር ጠይቋል። በምስክር ጦት ፍዳውን እያየ ያለው የፌዴራሉ አቃቤ ህግ በኮሚቴዎች ላይ እንዲመሰክሩ ከየክፍለ ከተማ መጅሊስ 11 አመራሮች ከአስሩ ክፍለ ከተሞች በድምሩ 110 የመጅሊሱ የየክፍለ ከተማ አመራሮች ኮሚቴዎቹ ላይ እንዲመሰክሩ በማሰብ ለስልጠና እንዲገቡ በፌዴራል አቃቤ ህግና በፍትህ ቢሮ በተደጋጋሚ ቢጠየቁም እጅግ በጣት ከሚቆጠሩ በስተቀር አብዛኞቹ እስካሁን ለመመስከር ፍቃደኝነታቸውን አለመግለጻቸው አቃቢ ህጎችን አስቆጥቷል። የጎንደር ሙስሊሞች አህባሽ የተባለውን ከእስልምና ያፈነገጠ አስተምህሮ ከእንግዲህ ወዲያ እንደማይፈልጉ አስታወቁ። የጎንደር ሙስሊሞች አህባሽ የተባለውን ከእስልምና ያፈነገጠ አስተምህሮት ከእንግዲህ ወዲህ እንደማይፈልጉ አስታወቁ። ስልጠናውን የሚሰጡት ሊባኖሳውያንም ከተማውን ለቀው እንዲወጡላቸው ነዋሪዎቹ ጠይቀዋል። ይህን ተከትሎ በወረዳዎች መጅሊስ ኃላፊዎችና በከተማው መጅሊስ አመራሮች መካከልም አለመግባባት ተፈጥሯል። ከዚህ ቀደም በጎንደር በተለያዩ መስጂዶች እየተዘዋወሩ ጥላቻና ሀሰተኛ ዳዕዋ ሲያደርጉ የነበሩ ሊባኖሳውያን ከሚገባው በላይ ህዝቡ ማንነታቸውንና ፍላጎታቸውን ጠንቅቆ በመረዳቱ በአህባሽ ላይ በግልጽ አቋማቸውን ማሰማት መጀመራቸውን ምንጮች ከስፍራው ገልጸዋል። ከዚህ ቀደም ሊባኖሳውያኑ እንደፈለጉ በመስጂዱ በመግባት ከኢስላም ያሰነገጡ ዳዋዎችን ሲያደርጉ የቆዩ ሲሆን ታጋሹ የጎንደር ህዝብ ሁኔታውን በደንብ ከተከታተለና የአህባሽን ዓላማ በግልጽ ከተረዳ በኋላ ግን ተቃውሞውን ለማሰማት ወደ ኋላ የሚያስብለው ነገር አልገጠመውም። በአሁኑ ሰዓትም አህባሾቹ ንግግራቸውን ለማድረግ በየመስጂዱ ሲገቡ ህዝበ ሙስሊሙ በምሬት ትቷቸው እንደሚወጣ የታወቀ ሲሆን ሰሞኑን ግን ለየት ባለ መልኩ በግልጽ እንደሚቃወሟቸውና ከተማቸውንም ለቀው እንዲወጡላቸው እንደጠየቀ የጎንደር ምንጮች ለፍትህ ሬዲዮ ገልጸዋል። ምንጮቻችን እንዳብራሩት እስከዛሬ ድረስ ሊባኖሳውያኑ እንደፈለጉ በየመስጂዱ በመግባት መደበኛ ዳዋቸውን ሲያደርጉ የነበረ ሲሆን ከቅርብ ጊዜ ወዲህ ግን ህዝቡ አንቅሮ ስለተፋቸው ዳዕዋቸውን ማንም ለመስማት ስላልፈቀደ በየመስጂዱ ውርደታቸውን እየተከናነቡ ይገኛል ብለዋል። በተለይ ደግሞ ሰሞኑን የታየው የጎንደር ህዝብ ምን ያህል በአህባሽ እንደተንገፈገፈ የሚያሳይ ነበር። ትዕግስታቸው የተሟጠጠው የጎንደር ሙስሊሞች በግዳጅ የሚጫንባቸውን የአህባሽ አስተምሮት ከማጉረምረም ባለፈ በግልጽ በአደባባይ ሊባኖሳውያንን አንፈልጋቸውም፣ ከከተማችንም ለቀው ይውጡልን ብለዋል። በዚህም የተነሳ ሊባኖሳውያን ጠመቃቸውን እንደፈለጉትና እንደለመዱት ማድረግ አለመቻላቸው ታውቋል። እንደ ምንጮቹ ዘገባ ከሆነ በቅዳሜ ገበያ አካባቢ ባለው ትልቁ መስጂድ ውስጥ ከአሱር ሰላት በኋላ ሊባኖሳውያኑ አህባሾች እንደለመዱት መርዘኛ ዳዋቸውን ለማድረግ ከመቆማቸው አንድ ሰው ብድግ ብሎ ላላ አታስፈልጉንም፣ እስካሁን አልሄዳችሁም እንዴ? እኛኮ ከዚህ በኋላ እንደማታስፈልጉን ለፌዴራሉ አሳውቀን ነበር በማለት አስቁሟቸዋል። ሌላኛው ተናጋሪ ደግሞ እኛ የምንፈልገው በራሳችን ቋንቋና ዳኢዎቻችን የሚሰጡንን ትምህርት ነው። ስለዚህ እነዚህ አህባሽ አረቦች ይውጡልን በማለት በምሬት ተናግረዋል። ሊባኖሳውያኑ አህባሾች ባሉበት ደንግጠው እንደተገተሩ የጎንደር ሙስሊሞች ገልጸዋል። በተለይ ደግሞ የጎንደር ህዝብ ለዚህ ውሳኔ ያበቃው ከዚህ ቀደም አህባሾቹ ጅሃድ ወደ ጀሃነም አሊም ወደ ጀነት በሚል ርዕስ ስር አነጋጋሪ ዳዕዋ ካደረጉ በኋላ እንደሆነም ታውቋል። ከ260 ቀናት በላይ በደሴ ማረሚያ ቤት ያለ ምንም ወንጀል ታስረው የነበሩት የመስጂድ ኢማሞች በዋስ ተለቀቁ። ከ260 ቀናት በላይ በደሴ ማረሚያ ቤት ያለ ምንም ወንጀል ታስረው የነበሩ የመስጂድ ኢማሞች በዋስ ተለቀቁ። ባለፈው አመት ደሴ በሚገኘው አረብ ገንዳ መስጂድ መንግስት በረመዳን እህትካፍ ላይ የተቀመጡትን ሙስሊሞች መስጂዱን ሰብሮ ገብቶ ከፍተኛ ድብደባ ማካሄዱ ይታወሳል። ያንን ተከትሎ ታስረው የነበሩ ከ500 በላይ የሚሆኑ ሙስሊሞች ከሳምንት እስር በኋላ ሲፈቱ ሰባት የሚሆኑ ሙስሊሞች ከረጅም እስር በኋላ ከወራት በፊት የተፈቱ ሲሆን ዛሬ ደግሞ ቀሪዎቹን ሶስት ወንድሞች ሸክ ሐሰን ሐመዲን፣ ኡስታዝ ሼክ ጀማልና ወንድም ባህረዲን ትላንት ጁምዓ ፍርድ ቤት ቀርበው ፍርድ ቤቱ በዋስ እንዲለቀቁ መወሰኑን ምንጮች አስታውቀዋል። ሼክ ሐሰን ሐመዲን የታላቁ አሊም ሼክ መሐመድ ሐመዲን ወንድምና የፉርቃን መስጂድ ኢማም፣ ሼክ ጀማል የአሬራ መስጂድ ኢማም እንዲሁም ኡስታዝ ባህረዲን አህመድ የአረብ ገንዳ መስጂድ ሙዓዚን ሲሆኑ ፍርድ ቤቱን በውሳኔው መሰረት ወንድም ባህረዲን በሰባት ሺህ ብር ሼክ ሐሰን ሐመዲን በአምስት ሺህ ብርና ሼክ ጀማል በሶስት ሺህ ብር ዋስ እንዲለቀቁ መደረጉን የፍትህ ሬዲዮ ምንጮች አስተውቀዋል። በደሴ ከተማ ኢማሞች መፈታታቸውን ተከትሎ የደሴ ከተማ ሙስሊሞች ደስታቸውን ለአላህ በምስጋና እያቀረቡ ሲሆን የፍትህ ሬዲዮ ባልደረባ ያነጋገረቻቸው አንድ አዛውንት የተሰማቸውን ደስታ ከገለጹ በኋላ እውነት ከሙስሊሞች ጋር ከመሆን ውጪ ሌላ አማራጭ የላትም በመሆኑም መንግስት በቃሊቲ ያሰራቸውን አሚሮቻችንን በተመሳሳይ ሊፈታቸው ይገባል ሲሉ አስተያየታቸውን ሰጥተዋል ስትል የደሴ ከተማ የፍትህ ሬዲዮ ባልደረባ ገልጻለች። በአማራ ክልል ሰሜን ወሎ ዞን ወልዲያ ዩኒቨርሲቲ ታስረው የነበሩ ሙስሊም ተማሪዎች መፈታታቸው ተገለጸ። ከጀማዓ ሰላት ጋር በተያያዘ ባለፈው እሁድ ዘጠኝ የወልዲያ ዩኒቨርሲቲ ተማሪዎችና ሶስት የከተማዋ ነዋሪዎች የታሰሩ ሲሆን ሁሉም የዩኒቨርሲቲው ተማሪዎችና አንድ የከተማ ነዋሪ ከእስር መለቀቃቸው የፍትህ ራዲዮ ምንጮች አስታውቀዋል። በእስር ላይ የቀሩት ሁለት የከተማ ነዋሪ ጉዳያቸው እስኪጣራ በሚል በእስር ላይ እንዲቆዩ መደረጋቸው ተሰምቷል። ከተማሪዎቹ በተጨማሪም ታስረው የነበሩት መምህር ከዚህ ቀደም በግቢ ውስጥ ከነበሩ ሙስሊም ተማሪዎች ጋር ግንኙነት አለህ በሚል ጥርጣሬ መታሰሩን ተማሪዎቹ ለፍትህ ሬዲዮ የገለጹ ሲሆን ከመምህሩ በተጨማሪም የታሰሩት አንድ ወንድምና አንድ ሴት የከተማው ነዋሪዎች ሲሆኑ ለሴቷ መታሰር እንደ ምክንያት የቀረበው ከዚህ ቀደም በዩኒቨርሲቲው ግቢ ውስጥ በሚገኘው መመገቢያ ካፌ ባለቤት እንደነበረችና ሌላኛው የከተማ መድረሳ አሚር እንደሆነ ተማሪዎቹ አስረድተዋል። እነዚሁ ተማሪዎች ከሰላት ጋር በተገናኘ የታሰሩ ቢሆንም በአሁኑ ሰዓት ከዩኒቨርሲቲ በስተጀርባ እየሰገዱ መሆኑ የፍትህ ራዲዮ ምንጮች አስታውቀዋል። በተያያዘ ዜናም በወልዲያ ዩኒቨርሲቲ ግቢ ውስጥ በግቢው ውስጥ ባሉ የአገልግሎት ጥራት ላይ በተካሄደው ስብሰባ ላይ ተማሪዎቹ ለምን እንደታሰሩ አንድ ተማሪ ጥያቄ አቅርቦ የነበረ ሲሆን ለጥያቄው ላሽ ሲሰጡ የነበሩት የከተማው ከንቲባም አይደለም ከግቢ ውስጥ ከግቢው ውጭም ቢሆን በህብረት ተሰብስበው መስገድ እንደማይችሉ መግለጹን የፍትህ ራዲዮ ምንጮች አስታውቀዋል። ከንቲባው ያነሳውን ሀሳብ ተከትሎ ተማሪዎቹ መልስ ብንሰጥ እንታሰራለን የሚል ስጋት ስላደረባቸው ምላሽ እንዳልሰጡ ምንጫችን ጨምሮ ገልጿል። በሐረር ከተማ የኢማንና ተውሂድ መስጂዶች ኮሚቴዎች ከውጭ ድጋፍ አላችሁ በማለት በደሎች እየተፈጸመባቸው እንደሆኑ ነዋሪዎቹ ጠቆሙ። በሐረር የኢማንና ተውሂድ መስጂድ ኮሚቴዎች ላይ ከውጭ በሚመጣ ገንዘብ ድጋፍ የተለያዩ እንቅስቃሴዎች ታደርጋላችሁ በማለት የተለያዩ በደሎች እየተፈጸመባቸው እንደሆነ ምንጮች ለፍትህ ሬዲዮ ገለጹ። እንደ ምንጮቻችን ገለጻ ገንዘብ ከውጭ ድጋፍ እየተደረገላችሁ ነው በማለት በአሁኑ ወቅት በእስር ላይ የሚገኙ ሙስሊም መኖራቸውን እንዲሁም ከሀገር ለቀው የወጡ መኖራቸውን አስረድተዋል። በመስጂድ ኮሚቴዎች ላይ እየደረሰ ያለው ማስፈራሪያ፣ ዛቻና የተለያዩ በደሎችም ፈጽሞ ከእውነት በራቅ አስተሳሰብ እንደሆነ ነዋሪዎቹ እየገለጹ ይገኛሉ። የበንዲን እንዳለ የአካባቢ ነዋሪዎች ይህንን መሰል ያሰጥ መረጃ በመንተራስ በደል የሚፈጽሙ አካላትን እንደሚቃወሙ አስታውቀዋል። በኖርዌይ የሚኖሩ ኢትዮጵያውያን ሙስሊሞች ለአባይ ግድብ ገቢ ማሰባሰቢያ ተብሎ የተጠራውን ስብሰባ በልዩ ተቃውሞ በተኑት። በኖርዌይ የሚኖሩ ኢትዮጵያውያን ሙስሊሞች ለአባይ ግድብ ገቢ ማሰባሰቢያ ተብሎ የተጠራውን ስብሰባ በልዩ ተቃውሞ በተኑ። በኖርዌይ ኦስሎ ከተማ በኢትዮጵያ ኤምባሲ በተጠራው ለአባይ ግድብ ገቢ ማሰባሰቢያ የቦንድ ሽያጭ ፕሮግራም ላይ የተካፈሉት የኢትዮጵያውያን ሙስሊሞችና በኖርዌይ የሚኖሩ የሌላ እምነት ተከታይ ኢትዮጵያውያን በጋራ በመሆን ፕሮግራሙን ወደ ከባድ ተቃውሞ በመቀየር ከስዊድን ወደ ኖርዌይ ገቢ ለማሰባሰብ የሄዱትን የኢትዮጵያ ዲፕሎማት ወይዘሮ መብራት በየነን አዋርደው ከስብሰባው አዳራሽ ማስወጣታቸውን ምንጮች አስታውቀዋል። ኢትዮጵያውያኑ ከአባይ ግድብ በፊት መብታችን ይከበር፣ የታሰሩት ኮሚቴዎቻችን ይፈቱ፣ ከአባይ ግድብ በፊት በኢትዮጵያ ያለው ሰብአዊ መብት ጥሰት ይገደብ፣ አላሁ አክበር፣ ድምጻችን ይሰማ፣ አፓርታይድ በኢትዮጵያ ይቁም የሚሉ መፈክሮችን ያሰሙ ሲሆን የተለያዩ መፈክሮችንም በእንግሊዘኛ በመጻፍ በእጃቸው አንግበው እንደነበር ምንጮች አስተውቀዋል። በከተማቸው ትልቅ ውርደት የተደናገጡት የኢትዮጵያ መንግስት አምባሳደሮችም በሀገሩ ፖሊሶች ታጅበው ከአዳራሹ የወጡ ሲሆን ህዝቡም በከፍተኛ አለህና ቁጭት ወደ አምባሳደሯ በመሄድ ተቃውሟቸውን ማሰማታቸው ተሰምቷል። በመላው ዓለም የሚገኙ ኢትዮጵያውያን መንግስት ለአባይ ግድብ ገቢ ለማሰባሰብ ያዘጋጀውን ፕሮግራሞች ላይ በመካፈል የኢትዮጵያን ሙስሊሞች መብት ሳይከበር ሽራፊ ሳንቲም እንደማይለግሱ በመግለጽ የስብሰባዎቹ አዳራሾች በህዝብ ተቃውሞዎች እየተናጡ ይገኛሉ። በቅርቡ በአሜሪካ፣ በስዊድን፣ በጀርመን፣ በደቡብ አፍሪካ እንዲሁም በሳዑዲ አረቢያ የሚገኙ ሙስሊሞች ለአባይ ግድብ ገቢ ማሰባሰቢያ የተጠራውን ስብሰባ ወደ ከባድ ተቃውሞ በመቀየር ለኢትዮጵያን ሙስሊሞች ያላቸውን ድጋፍ እየገለጹ ይገኛሉ። በተመሳሳይ መልኩ የሪያድ ሙስሊሞች ባደረጉት ህገወጡ የመጅሊስ በሳዑዲ አረቢያ ያደረገውን ጥቂቶችን ነጥሎ የጠራውን ስብሰባ በማውገዝ በእንዲህ አይነት ስብሰባዎች ላይ የሚገኙ ሙስሊሞች ከድርጊታቸው ሊታቀቡ ይገባል ሲሉ አያይዘው ገልጸዋል። ለዛሬ የያዝናቸው ዜናዎች የእስካሁኖቹ ነበሩ። አድማጮቻችን፣ የአንድ ዓመት የትግል ውሏችንን የሚዘግብ ዶክመንተሪ ፊልም አዘጋጅተናል። የዶክመንተሪው ርዕስ ጽናት የሚል ነው። ሁሉም ኢትዮጵያዊ ሊያየው የሚገባና ለታሪክ መቀመጥ ያለበት ዶክመንተሪ ፊልም ነው። ዶክመንተሪው በአማርኛና በኦሮምኛ የተዘጋጀ ሲሆን በቅርብ እንለቀዋለን። ሁላችሁም ዶክመንተሪውን እንድታዩትና ለወዳጅ ዘመዶቻችሁ እንድትጋብዙልን እንጠይቃችኋለን። የትግላችን ህዝባዊነት ለድላችን ሰበብ ነው። በሀገራችን ረጅም በሚባለው ሰላማዊ ትግል ውስጥ አሁን ከፍተኛ ቦታ በሚሰጠው ደረጃ ላይ እንገኛለን። ትግላችን ወደ ጎን እስከ ጥግ ድረስ እየተስፋፋ ነው። ከተማሪዎች ወደ አወሊያ፣ ከአወሊያ ወደ መላው አዲስ አበባ፣ ከአዲስ አበባ ወደ ውስን ዋና ከተሞች። አሁን ግን የዚህ ኢንስታዊነት የመፋለም ትግል ያልተቀላቀለ የገጠር ቀበሌ ማግኘት እየከበደ ነው። እውነት መሰረቱ ያደረገ ህዝባዊ ድምቀት የተላበሰ ትግል ህዝባዊ ድልን ማስመዝገቡ አይቀሬ ነው። ይህ መስፋፋት ወደ ግቡ መመንደጉ ደግሞ አይቀርም። የምንታገለው አካል ጉዞ ደግሞ በተቃራኒው ከተወሰኑ ደጋፊዎች ወደ ታፈኑ ጥቂት ከተሞች፣ ከከተማ ወደ መስሪያ ቤት፣ ከመስሪያ ቤት ወደ ግለሰቦች እየጠበበ ነው። የዚህ ተቃርኖ የሚፈጥረው ውጤት ደግሞ የሰፊውን ህዝብ ድል ማድመቅ ነው። እያንዳንዱ እርምጃቸው የነሱን አማራጭ እጦት ያሳየ ነው። በየሚዲያው የሚነዟቸው አሳፋሪ ወሬዎች ለኛ የጨዋታ ሜዳችን በነሱ ክልል እየሰፋ እየመጣልን እንደሆነ ያሳያል። ይህ የሰላማዊ ትግል ሳይንስ፣ የታሪክ የሌሎች ትግሎች ተሞክሮ የሚመሰክረው ነው። አሁን ትግላችን ህዝብ ባለቤቱ ስለሆነ የትኛውን ምድራዊ ኃይል አያከሽፈውም። ባለቤትነቱና አስተባባሪነቱን የመተካካት ስራው ተቆጣጥረው ለማይዘልቁ ጀግኖች በተሳካ ሁኔታ ተከናውኗል። ዛሬ ላይ ዜናዎችን ከመጠበቅ ይልቅ መዘገብ ሁሉም በራሱ ላይ ግዴታ አድርጎታል። በእርግጥ አስፈላጊ ሆኖ ሲገኝ ማስተካከያና ማብራሪያ መስጠት ግድ ቢሆንም በህዝብ ውስጥ የሚሰሩ ስራዎች ህዝብ ዛሬ ለትግሉ ምን አበረከትኩ ብሎ ራሱን የሚጠይቅበት ዕለታዊ ስራው አድርጎታል። ቀድሞ ለተጀመረ ስራ ባለቤት እንዲሆን ሲፈጠርለት ሌሎች ደግሞ ያልተጀመረ ወሳኝ ስራ እንዲሰሩ እድል ይፈጥርላቸዋል። ሁሉም ቀን ከሌት እየሰራ ነው። በተለይ አሁን ባለንበት ቀውጢ ጊዜ መተኛት የሚታሰብ አይደለም። እነርሱ የቅጥር ስራቸውን ግፋቤ ለተጨማሪ ክፍያ ሲሉ ለተጨማሪ ሰዓት ጥቂት ቢሰሩ ነው። ከዚያ ሲያልፍ ደግሞ ለእኩይ ዓላማ የሚሰውት ትንሽ ጊዜ ነው ያላቸው። እኛ ደግሞ ይህንን የህይወት ስራችንን የምድራዊ ህይወት ግባችን አካል ነውና በዚያ ወኔ ነው የምንሰራው። ለፍተን በሰራን ቁጥር ብርታት እንለገሳለን። በሰራን ቁጥር ምንዳችን ያድጋል። ከዚህ ነው እስላማዊ ጽናት የሚወለደው። አሁን እነሱ ካርዳቸውን እየጨረሱ ነው። የሚዋጉት አክራሪነትን እንዳልሆነ የኛ ሰላማዊነትና የመላው ህዝባችን ድጋፍ ጋድ አውጥቶታል። ይህ የመላው ኢትዮጵያውያን ከኢፍትሃዊነት ተቃራኒ በጋራ መቆም ያንገበገባቸው አካላት አብሮነታችንን ለአክራሪነት ዓላማ የሌሎችን ድጋፍ ለማግኘት የሚደረግ ማስመሰል ነው የሚል ፈሊጥ ጀምረዋል። በዚህም መላውን የትግሉ ባለቤት ሙስሊሙና መላው የሀገራችን ህዝቦች በንቀት መዝለፍ ቀጥለውበታል። በቃሊቲ በግፍ የተያዙ ወኪሎቻችን በማዕከላዊ የደረሰባቸውን ስቃይ ድምጻቸውን ዘግቶ ቁርአን መቅራት አላስችል ሲላቸው ለካስ ድምጽም ያልቃል ብለው ጠይቀው ነበር። ዛሬ ደግሞ እኛ ወካዮቻቸው በአደባባይ ድብደባና ስር ለጽናታችን ብንላቸው ዘርፈውን እስኪ ይሁን ብንል ብንተዋቸው ለካስ እንቅልፍም ይሰረቃል እንድንል ሌት እንቅልፋችንን ሲሰርቁን ከርመዋል። አሁንም በጥቂት ግለሰቦች አማካኝ ኡማውን ከፋፋይ አጀንዳ ለማስረጽ ቀን ከሊት እየለፉ ነው፣ ግን የሚሆንላቸው አልሆነም። ይህም የእነሱ ሜዳ እየጠበበ መምጣቱን ያሳያል። የነሱን ጥይት፣ አስለቃሽ ጭስ፣ ዱላና ዘለፋ ሰላም ከማስከበር ቆጥረውት የእኛን ሰላማዊ ተቃውሞ ከውከት ሲፈርጁት መላው ዓለም በጋራ እያወገዘ ነው። ይህ ደግሞ የኛ ሜዳ እየሰፋ መምጣቱን ማሳያ ነው። በተቃራኒው የተቃውሞ ሜዳው ለኛ ሰፍቷል። ህዝብ በመንግስት ሚዲያ ሆነ በባለስልጣናት የማይታለልበት ደረጃ ላይ ደርሷል። መብት መሰረታዊ አጀንዳው ሆኗል። ሁሉም መብቴን አምጡ እያለ እየጠየቀ ነው። ፍርሃትና ስጋት ወደ አገርህ ግባ ተብሎ ድፍረትና ምክንያታዊ ጀግንነት ከያለበት ተሰባስቧል። ይህ እኮ ነው የጽናት መንገድ፣ ይህ ነው የድሉ ጎዳና። ከኮሚቴዎቹ መታሰር ማግስት የነበረችው ወቅት በእኛ እይታ በጣም ወሳኝ የምትባል ጊዜ ነበረች። መንግስትም የነገሩ ማብቂያ ሲል በየሚዲያው በሙሉ ልብ ያወጀበት ወቅት መላው ህዝባችንም በመሪዎቹ መሰቃየት፣ ቁጭትና ግልጽ ባልሆነ አቅጣጫ መሃል የዋለለበት ጊዜ ነበር። ሌሎችን ወሳኝ ወቅቶችም አልፈዋል። አላህ እነዚህን በድል እንድንሻገር ሲያደርገን መልካምን አስቦልን እንደሆነ ባለሙሉ ተስፋ ነን። በዚህ የተስፋ ብርሃንን ቀሪው ጉዟችን የቀና ነው። ጥያቄዎቻችን ማስመለስና የተጣሰውን የሃይማኖት ነጻነታችንን ማስከበር ቃል የተጋባንበት አላማችን ነው ከጋራ ጽናታችን ጋራ ዛሬም ነገም ወደፊት የሀገራችን ህዝብ ለረጅም ዘመናት የተቆራኘውን ድህነት አሸንፎ ለመውጣት በሚፍጨረጨርበት የዕለት ጉርሱን መሸፈን እንደ ተራራ ከብዶት በስራ ጡትና በኑሮ ውድነት ስቃይ ውስጥ በሚኳትንበት በዚህ ሰዓት ሌሎች የደረሱበት ልማት እድገትንና ብልጽግናን ለመድረስ መንግስት በሙሉ ኃይሉ ከመስራት ይልቅ በእምነታችን ነጻነት ላይ ጋሬጣ ሆኖ አዲስ ጸረ ህዝብ አንጃ በላያችን ላይ ለመጫን 313 ሚሊዮን ብር በጀት መመደቡ አገር ጉድ የሚያሰኝ ነው። ያውም ደግሞ በሄደበት ሁሉ ሁከት፣ ነውጥ፣ ህዝብን እርስ በርስ ማተራመስ መለያው ለሆነው አህባር ሲባል መሆኑ በእጅጉ ሀገራችንን ያሳስባል። በዚህ ላይ ወግ አዘጋጅተናል፣ እንድትከታተሉን ግብዣችን ነው። بسم الله الرحمن الرحيم السلام عليكم ورحمة الله وبركاته እንዴት ሰነበታችሁልኝ ወዳጆቼ እንዴት ከርማችኋል ጉድ ሳይሰማ ምን አይሆንም ነበር የሚባለው ጉድ ሳይሰማ መስከረም አይጠባም እንዳትሉኝ እሱ አባባል ድሮ የቀረ መሰለኝ እንዴ እኛ ይሄው በጉድ ላይ ጉድ እየሰማን እንኳን መስከረም ግንቦት መቼ ገባ። ለማንኛውም ወደ ዛሬው ጉድ ልውሰዳችሁ። የዛሬው ጉድ መቼም ከሁሌው የላቀ ሳይሆን አይቀርም። ነገሩ እንዲህ ነው። በሀገራችን ድህነት እግሩን ዘርግቶ በርካታ ዜጎችን በረሃብ እየቀጣ መሆኑ የአደባባይ ሚስጥር ነው። እንደውም በቅርቡ በአዲስ አበባ ከሚደመጡት የራዲዮ ፕሮግራሞች በአንዱ ሀገር ጉድ የሚያስብል ወሬ ሰምቻለሁ። አዲስ አበባችን ውስጥ ህጻናትና ታዳጊ ወጣቶች በረሃብ ምክንያት በትምህርት ቤት መማሪያ ክፍል ውስጥ ይወድቃሉ። ሰማችሁልኝ? አዲስ አበባ ውስጥ ልጆች የሚበሉት አጥተው በክፍል ውስጥ ይወድቃሉ። ረሃብ ይጥላቸዋል። በጣም ያሳዝናል። እውነቴን ነው። ይህን ስሰማ እንባዬን መቆጣጠር ሁሉ አቃተኝ። ጋዜጠኛው ይጠይቃቸዋል ተማሪዎቹን። ምሳ ተቋጥሮልሃል? አልተቋጠረልኝም ተማሪው መለሰ። ጋዜጠኛው ቀጠለ። ለምን አለው። ቤት ምንም የሚበላ ስለሌለ እና ቁርስ በልተሃል? አልበላሁም። ከትምህርት ቤት ስወጣ እናቴ ስራ አግኝታ ዳቦ ገዝታ ከጠበቀችኝ እሱንም መገባለሁ። ካልሆነ እኔ ራሴ ስራ ሞክሬ ዳቦ ገዛለሁ አለ የተራበው ተማሪ። ጋዜጠኛው በጣም አስደንጋጭ ጥያቄን አስከትሎ ጠየቀው። ተማሪውም እጅግ አዛሳይ መልስን ሰጠ። እና ጠግበህ የምትበላው መቼ ነው አለው። ተማሪው ጠግቤ የምበላው ምናልባት በአመት በዓል ጊዜ ይሆናል አለ። ስለ ድህነታችን ማስረጃ ለመጥቀስ ዶሴ ማገላበጥ አያስፈልግም። የኔም መነሻ ድህነት በሀገራችን መንሰራፋቱን ለመጥቀስም አይደለም። እኔን ያስገረመኝ ይህን አይነት ድህነት በተሸከመች ሀገር ውስጥ ከሶስት መቶ ሚሊዮን ብር በላይ ለጥፋት እንዲውል ስምምነት መፈረሙ ነው። አዎን ሰምታችሁልኛል አይደል? መንግስታችን ያገኛትን እያንዳንዷን ሳንቲም በልማት ላይ አውሎ ሀገራችንና ህዝቧን ከድህነት ያወጣል ስንል መጅልስ ለሚባል የልማትና የሰላም ጠር ከ300 ሚሊዮን ብር በላይ ሰጥቶ የከሸፈውን መንግስታዊ እስልምና አህባሽን ማለቴ ነው እንደገና በህዝቡ ላይ በግድ ለመጫን እየተዘጋጁ መሆኑን መስማቴ እጅግ አሳዘነኝ። እኛ መንግስት አባይን ሊገድብ ነው ሲለን ሆ ብለን የደገፍ ነው። ከአመት በፊትም አወልያ ላይ ትግላችንን ስጀምር መጅሊስ ይወገዳል፣ አባይ ይገደባል ያልነው እኮ የመንግስት የልማት ጥሪ የእውነት መስሎን ነው። ሰራተኛው ከማትተርፈው ደመወዙ፣ ነጋዴው ከወረቱ፣ ተማሪው ከቤተሰቡ ቀምቶ ለአባይ የሰጠው እኮ አባይ ይገደባል የተባለው ከልብ መስሎን ነው። ታዲያ ይህን የመሰለ ትልቅ ሀገራዊ የልማት ግዴታ ያለበት መንግስት ሶስት መቶ ሚሊዮን ብር በላይ ለጥፋት ሰላምን ለማወቅ ሙስሊምን ለማስቸገር ሲበጅት ማየት የጉድም ጉድም አያሰኝም ብላችሁ ነው? እስካሁን መንግስታዊ እስልምናን በኃይል ለመጫን ምን ያህል ገንዘብ ወጪ እንደተደረገ አናውቅም። ይህ ከሶስት መቶ ሚሊዮን ብር በላይ ግን ሀገራችንና ህዝቦቿ ከሚችሉት በላይ ነውና በጀትን የበጀተ መንግስት ደግሞ ይሰብበት እላለሁ። ድህነትን ለመዋጋት እኮ በዜና ማውራቱ ብቻ በቂ አይደለም እንዴ። በዜና ድህነትን ብናሸንፈውም ድህነት ግን በተግባር በረሃብ እየቀጣን ነው። አረ ለሰሚው ግራሉ እንዴት እንዴት ነው የሚያስቡት? ከዚህ ደሃ ህዝብ ጉሮሮ ላይ ነጥቀው 300 ሚሊዮን ብር ለጥፋት የሚበጅት የዝሆን ጆሮ ጠኛለው ያለው መንግስታችንን በድጋሚ እየጮህን እንነግረዋለን። 313 ሚሊዮን ብር ለልማት እንጂ ለጥፋት መዋል የለበትም። ሌላው ይህን ጉዶሬ ስሰማ ምን ትዝ አለኝ መሰላችሁ? እነዚያ ጥያቄያችን ተመልሷል፣ ቤታችሁ አርፋችሁ ተቀመጡ ያሉን ወንድሞቻችን ይህን ዜና አልሰሙ ይሆን? እኔ መቼም ለመንግስት ሆነ ለመጅሊስ ካላቸው ቅርበት አንጻር ከኛ ቀድመው ይሰሙ ይሆናል እላለሁ። ከሰሙ መቼም የአህባሽ ነገር አብቅቶለታል ያሉት ስተት መሆኑን አውቀው ይቅርታ ይጠይቁናል ብዬ አስባለሁ። እናንተም እንደዛ አሰባችሁ? ምናልባት ግን እኒህ ወንድሞቻችን ይህን ዜና የሚሰሙት ማለት 313 ሚሊዮን ብር ለአህባሽ ማስፋፊያ መበጀቱን የሚሰሙት በተለየ ሁኔታ ይሆን እንዴ? ማለትም መንግስት እስከዛሬ የበደለውን ሙስሊም ህብረተሰብ ለመካስ የሰበራቸውን መስጊዶች፣ ያፈረሳቸውን መድረሳዎች፣ ትምህርት ቤቶች ለመጠገን ለልማት ስራ በጀተው ተብለው ይሆን እንዴ? ምን ላድርግ ወዳጆቼ ቢጨንቀኝ እኮ ነው። እነሱ ለመረጃው ቅርብ ሆነው ከሶስት መቶ ሚሊዮን ብር በላይ ለጥፋት መበጀቱን እየሰሙ ጥያቄያችን ተመልሷል ዝም እንበል የሚሉን ምናልባት መረጃው ባይደርሳቸው ነው እንጂ normal አስተሳሰብ ያለው ሰው የሚያስበው አይደለም ብዬ እኮ ነው። መልካም ጥርጣሬ በወንድሞች ላይ ላሳድር ብዬ ከመንግስትም ሆነ ከመጅሊስ የሚሰማው ጉድ ብዙ ነው። እኔ ለዛሬ እጅግ ያስገረመኝን ከድሃ ጉሮሮ ላይ ተነጥቆ ለጥፋት የተበጀተውን ብር ወደ ልማት ይመለስልን ነው ከእናንተ ጋር ወግ ማውጋቴ። ሁላችንም ሀገራችን እንድትለማ እንፈልጋለን። መንግስት ሆይ ለጥፋት የተመደበው 313 ሚሊዮን ብር ወደ ልማት ይዙር እንላለን። አበቃሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በየዘመናቱ ጀግኖች ሞልተዋል። የዘመናችን ጀግኖች ደግሞ ለሐቅ ሲሉ በየወህኒ ቤቱ እየተንገላቱ ይገኛሉ። አሁን ከዘመናችን ጀግኖች መካከል አንዱ የሆነው ወንድማችን ታሪክ ይሆናል የሚቀርበው። ቆይታችሁ አይለየን። ያልተዘከረለት ጀግና በአላስን እጅግ በጣም አዛኝ ሩህሩህ በሆነው የጠራ ምስጋና ምድርና ሰማያትን እንዲሁም በውስጣቸው ያሉትን የምናውቃቸውንም ሆነ የማናውቃቸውን ፍጥሯን ለፈጠረው አምላክ ይገባ። ይህን አሁን የምነግራችሁን ታሪክ ምናልባት በዚህ ዘመን የለም በሳቦይ ዘመን ተፈጥሮ ካልሆነ በስተቀር ልትሉን ትችሉ ይሆን ይሆናል። ግን ብትሉም አልፈርድባችሁም። እንኳንስ እናንተ ቦታው ላይ የሌላችሁት ይቅርና እኔ ቦታው ላይ አብሬ ያለሁት ማመን ከብዶኝ እውነታውን ግን በግዴም ቢሆን ራሴን እየወቀስኩ እንድቀበል ተገድጃለሁ። ሱብሃንአላህ አቤት የሰው ልጅ ስንት አይነት አፈጣጠር ነው ያለን። ሁላችንም በእናታችን ማህፀን ተረግዘን ነው ወይ ተወለድነው ላለው የወንድሜን ጽናትና ጥንካሬ ስመለከተው እንደ መላእክት ከኑር የተፈጠረ ነው የሚመስለው። አጠቃላይ ስራ ነገሩን ለተመለከተው ይህን እንድል እውነተኛ የሆነ የወንድሜን የማዕከላዊ ፖሊስ ጣቢያ ታሪክ ከብዙ በጣም በጥቂቱ እንዲህ ላካፍላችሁ። ነገሩ እንዲህ ነው። ሐምሌ 12 2004 ለተሐሙስ ሐሙስ አንድ አስደንጋጭ ክስተት ተከሰተ። የህዝብ ሙስሊሙ መፍትሄ አፈላላጊ ህጋዊ ኮሚቴዎች በህግ ቁጥጥር ስር ታስረው መሆናቸውን በሚዲያ ታወጀ። ይህን ተከትሎ በህዝበ ሙስሊሙ ከፍተኛ መደናገጥና የእልህ ስሜት ይስተዋልበት ጀመር። ዕለተ ሐሙስም ነገ ጨነቀው። ለሊቱ ረዘመ። በጅሙዓ ተሰብስቦ ስለ ኮሚቴዎቹ ለመመካከር ተስፋ ሰነቀ። ግና ጅሙዓም ደረሰ። ያሰበው ሳይሳካ ቀረ። በከፍተኛና ታላቅ ቁጣ ወደ የመጣበት ህዝበ ሙስሊሙ ከሰላም ተመለሰ። ቢመለስም ግን በባዶ አልነበረም። ለእምነቱ መከበር ያለውን ቦታና ለመረጣቸው ኮሚቴዎች ያለበትን ኃላፊነት ለመወጣት ኃላፊነትንም ጭምር ይዞ ቢሆን እንጂ ታላቁ ያኗር መስጂድ ከ1987 ወዲህ ለተቀዳሚ ዳግም በፌዴራል ፖሊሶች ተደፈረ። የእምነት ቦታ መሆኑ እስኪጠፋንና የጦር ቀጠና እስኪመስለን ድረስ አናዋራ አካባቢ ታንክ ሲቀር በሁሉም የጦር ሜዳ ተሽከርካሪ መኪኖች የእምነት ቦታና የሰብአዊነት ቦታ ክብር በማይሰማቸው ጫካ ወለድ ሰው አውሬዎች ተከበብን። የሚችሉትን ያልሰሩ አቅማቸው እስኪደክምም የቻሉትን ያህል ደበደቡ፣ ገረፉ፣ አሰቃዩ። ያኔ ሐምሌ 14 ለተቀዳሚ የጀመሩት ማሰር፣ መግረፍ፣ መደብደብ ዛሬም ድረስ ቀጥሏል። ታዲያ ወገኖቼ ያኔ ታስረው ተደብድበው ተገርፈውና በስቃይ እንዲሞቱ ማዕከላዊ ውስጥ ከተጣሉት እኔና ወንድሜ እንገኝበታለን። ውስጥ ስላለው ሁኔታ ማውራት ምናልባት አላህ ለዲኑ በመታሰራችን በመገረፋችን እየመዘገበልን ካለው አጀር መቀነስ ሊሆን ይችላል ብዬ ስለምሰጋ ስለሱ አላወጋችሁም። ግን አንድ ክስተት ላካፍላችሁ ግድ ሆኖብኝ በወርሃ መስከረም ምርጫ የሄዱ ባሰቡበት ሳምንት እኔና ወንድሜን ወደ አንድ ጨለማ ክፍል ወሰዱን። ከታሰርንባት ጠባብ ክፍል አንጻር ስመለከታት ክፍሏ አዳራሽ ትመስላለች። ይህቺ አዳራሽ የምትመስለው ከመሬት በታች የምትገኘው ግራውንድ ክፍል ጠረጴዛና ሁለት ወንበር ብቻ ነው ያላት። አቤት ይህቺ ክፍል ጽናት ለሌለው በፍርሃት የሚገድል ጸያፍና ዘጠኝ ክፍል ነበረች። ይዘውን ከመጡት አራት ፖሊሶች አንዱ ሲቀር ሶስቱ ከበር ላይ ተመለሱ። እጅና እግራችን በካቴና እንደታሰረ በሩ ከጀርባችን ባህልኛው ተዘጋ። ክፍል ውስጥም ጥግ ጥግ ላይ ያሉ ሶስት ደህንነት ተብዬዎች ወደኛ ቀረባሉ በእጃቸውም ሽጉጥ፣ ሳንጃና ካሜራ ይዘዋል። አንደኛው ጠባቂ ፖሊስ ሙሉ ትጥቁን ታጥቋል። ይህ ሁሉ ነገር የያዙት ለኛ እጅና እግራችንን በካቴና ለታሰረ ሰላማዊ ዜጎች መሆኑን ሳውቅ የደስታና የሀዘን ስሜት ተሰማኝ። ደስታዬ ምንም ሳንይዝና ሳይኖረን እንዲህ መፈራታችን ሲሆን፣ በተቃራኒው ደግሞ ሀገራችን በእንደዚህ አይነት ከንቱ ደደቦች መሞላቷን ሳስብ ውስጤን ሀዘን ክፉኛ ናቀው። አሁንም በዚህ ክፍል ከደረሰብን ስቅሜ በመተው ወደ ዋና ጉዳይ ላምራችሁ። ከአራቱ አንደኛው ዛቻውን ጀመረ። አላሁ አክበር፣ ለዲናችን ሞታለን፣ ኮሚቴው ፈታ ምናምን ስትል አልነበርም? ታዲያ አሁን የአምላክ የት እስኪ ልብ ካለ ወንድ ከሆንክ እነዚያ አወሊያና አንዋር ላይ ስትነዛቸው የነበሩ ሽብር ቃላትን እስኪ አሁን ድገም። ቢያስኩት ሳንጃ ነው ቆርጬ ምጥልልህ ብሎ ወንድሜ ላይ ሲያንባርቅ ወንድሜ ከዝምታ ውጭ መልስ አልነበረውም። እኔ ግን አዎ አላህ ትልቅ ነው፣ የታሰሩት መጋየት ድርጅቶችን ናቸው፣ ይፈቱልን፣ እኛም ንጹሐን ዜጎች ነን፣ እንፈታ አልኳቸው። ወዲያው ወደ እኔ በመዞር ምነው ጀግናው ለዲናችን እንሞታለን የምትለውን ረሳት እንዴ? ወይስ ለመሞት ዝግጁ አይደለም አሸባሪው ሳለቀብኝ የአቅሙን ያክል ይደበድበኝ ጀመር። በዚህም ቅጽበት ወንድሜ አንድን ቃል ተናገራቸው። በጣም በዝምተኝነቱ የሚያውቁት ጭምቱ ታጋይ እንዲህ አላቸው። ማንም ለመሞት ቢዘጋጅ አይሞትም፣ ማንም ለመግደል ቢሞክር አይገድልም። አላህ ቀድሞ የጻፈው የፈረደው ጉዳይ ካልሆነ በስተቀር። ማሻአላ አልኩኝ። ወዲያው ውስጤና ስሜቴ ተቀየረ። እዚህ ቦታ ላይ ሆኜ ለዲናችን እንሞታለን ማለትን አቀማምሶኝ ከሰዎቹ አውሬነት በመነሳት እዚያቸው ገድለው የሚጥሉኝ ስለመሰለኝ ነፍሴን ለማትረፍ ዝም አልኩኝ። ግን ዝምታዬ ወንድሜ ያችን ቃል እስኪተነፍስ ብቻ ነበር። ፍርሃቴም አብሮ ከወንድሜ ንግግር ጋር ወዲያው አለፈ። ሽጉጥ የያዘውን አውሬው ግለሰብ ወደ ወንድሜ ጭንቅላት ሽጉጡን በማስጠጋት የምልህን ለመቀበልና ለመስማማት እሺ የማትል ከሆነ ጭንቅላትህን ነው በትኝ የምጥልልህ አለው። ወንድሜ ፈጽሞ በዛ ሰዓት የማይታሰብ ድርጊት ፈጽም ጀመር። መሳቅ ጀመረ። አውሬውም ወታደር ቢያዘው ሽጉጥ ይደበድበው ጀመር። ከወንድሜ አፍና ፍንጫ ደም ይወርድ ጀመር። በዚህን ወቅት እንዲህ አለው ወንድሜ ስማኝ ወንድሜ መቼም ቢሆን አላህ የሚወደውንና የሚያዘውን አታዘኝም። ስለሆነም ምንም ብትለኝ እሺ አላህ ታደለኝ፣ አላህ ወዶኝ ከሆነ የሰማይ ቤተ ዓለምን የጀነት ሕይወትን እመርጣለሁ። ግደለኝ። አላሁ አክበር። ውስጤ ተረበሸ። እነዛ አውሬዎችም ቢሆኑ ተደናገጡ። ለተወሰነ ጊዜም ቢሆን ክፍሉ በከባድ ዝምታ ተሞላ። ሱብሓነላህ ወዲያው ሽጉጡን አቀባብሎ ከጆሮና ከአይኑ መካከል አስጠግቶ በመጨረሻ የምትለው ካለህና ሀሳብን የምትቀየር ከሆነ ልስማ አለው። ወንድሜን አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الحمد لله الحمد لله ይህ ነበር ያለው ግና ይህንንም ሲል ፊቱ በሚያምር ፈገግታ ተሞልቶ ነበር። ወዲያው አውሬ ወታደር ጣቱን ጣታው ላይ አሳርፎ ሊስበው ሲል አልቻልኩም፣ መጮህ ጀመርኩ። ወንድሜ ግን ፈገግ ብሎ የምስጋና ቃላቶቹን ይደጋግማል። የእኔንም የመማፀኛ ጩኸት የሚሰማ አይመስልም። በመጨረሻም ቃታው ተሳበ። ከደቂቃዎች በኋላ ክፍሉንና እኔን የሚያባነነ ከባድ የለቅሶ ድምፅ በክፍሉ ነገሰ። ያ ጠባቂ ፖሊስ ይሆናል ብዬ አሰብኩ። ግን እሱስ ቢሆን ለምን ያለቅሳል አልኩኝ። በውስጥ የመልሱን ወዲያው አገኘሁት። እዛ ማጎሪያ ክፍላችን ለይል ሰላት ላይ ስቅስቅ ብሎ ሲያለቅስ የሰማሁት የምሰማው የለመድኩት የወንድሜ ድምፅ ሆኖ አደመጥኩት። ቀና ብዬም ተመለከትኩት። እጁን ወደ ላይ አድርጎ ይንሰቀሰቃል። አይኖቹ በእንባ ተሞልተው ጉንጮቹ ላይ እንባዎቹ ይፈሳሉ። ያየሁትን ነገር ማመን አቃተኝ። ለካስ የደስታ የመጨረሻ ጥጉ ለቅሶ ነው። እኔ በደስታ ነባው፣ ወንድሜ ግን በሐዘን አምርሮ አለቀሰ። የሁለታችንንም ለቅሶ ድንገት ከባድ የቁጣ ድምፅ አቋረጠን። ዛሬ ግርግዳ ውስጥ የተወተፈው ነገ እናንተ ጭንቅላት ውስጥ ነው የምሰገስግላችሁ። እናንተ ደደቦች ይዛችሁታ እነዚህ የማያስቡ ደደብ ህዝቦች ብሎ ለቆመው ጠባቂ ትዕዛዝ ሰጠው። ፖሊሱም በሩን በመክፈት ውጪ ቆመው ይጠብቁት ለነበሩት ሶስት አባላት ትዕዛዝ በመስጠት ተከታትለው በመግባት ይዘውን ወጡ። ግን ወደ ማጎሪያችን ስንመለስ ተጠርፈው አስገቡን። ወንድሜን ወደ ሩቅ ክፍል ሁለት ፖሊሶች ይዘውት ሄዱ። ከኔ ጋር ደግሞ በምርመራው ወቅት አብሮኝ ውስጥ የገባውና ሌላኛው አብረውኝ ወደ ክፍል ገቡ። የእግሬንም ካቴና ከፍቱልኝ በኋላ ሁለቱም ተከታትለው ወጡ። አእምሮ ተረበሸ። ብዙ ሀሳቦች ሳወጣና ሳወርድ ከቆየው በኋላ ይህ ፖሊስ በድጋሚ በመምጣት ሐሳቤን በተነው። አሁን ደግሞ ምን ቀራቸው? ምን ሊሉኝ ነው? ምን ሊያደርጉኝ ነው? ወይስ ወንድሜን ምን አደረጉት? ውስጤ ተረበሸ። በውስጤ ብዙ ሀሳቦች ሳወጣና ሳወርድ እያሰላሰልኩ ባለሁበት ሰዓት ፖሊሱ ወደ ክፍሌ ገባ። ስማንተ ወንድም፣ አቋረጥኩትና ወንድሜ ምን ሆነ? ወንድሜን ምን አደረጋችሁት? ብዬ ለቅሶዬን ስጀምር አቋረጠኝና ዝም ብላ አድምጠኝ፣ ወንድምን ሄጄ አናግሬው ነበር። እናም በጣም ስለገረመኝ ነው አንተን ልጠይቅህ የመጣሁት። አልሐምዱሊላህ አልኩኝ። ደህና መሆኑን በመስማቴ በመቀጠልም ምን አለ ወንድሜ ብዬ ጠየቅኩት። ለምን እንዳለቀሰ ጠየቅኩትና ሽጉጥ ሲደቀንበት ሲስቅ የነበረው ሰውዬ ተተኩሶ እሷ ለመሞቱን ሲያውቅ ለምን እንዳለቀሰ ጠየቅኩት። በህይወት በመቆየቴ ነው ብሎ መለሰልኝ። እንዴት እንዲህ ስላለ ስለው የምኞቴን ስላላገኘው እኔ ምለምን የነበረው ፈጣሪን ለእምነቴ መስዋዕት እንዲያደርጋት ነበር ህይወቴን ግን የአጋጣሚ እጄ ላይ ገብቶ ከእጄ ገነትን ተነጠቅኩ ብዬ ነው ሳለቅስ የነበረው። ለዚህም እድል አላህ ስላልመረጠኝ ነው የማለቅሰው። ይህን እድል የሚሰጣቸው እሱ ለወደዳቸው ፈጣሪ ላላቃቸው ፈጣሪ ላከበራቸው ባሮቹ ብቻ የሚሰጣት ውድ ስጦታ እንደሆነችና ይህችም ውድ ስጦታ ከእጄ ስላመለጠችኝ ነው ሀዘኔ የበዛው። በዚች ምድር ብኖር እድሜ አጭር ነው። በሱ መንገድ ብሰዋ ግን ሕይወቴ የዘላለም ነው። ለዚህም ማረጋገጫው ከቁርአን ነው። አስተውል ወንድሜ፣ ተከታዩን የምነግርህን የቁርአን አንቀጽ ልብ ብለህ አድምጠኝ። ቅዱስ ቁርአን ምዕራፍ 3 አንቀጽ 169 እና አንቀጽ 170 እነዚያ በአላህ መንገድ የተገደሉትን ሙታን አድርገህ አስገምታቸው። በእርግጥ እነርሱ በጌታቸው ዘንድ ሕያውያን ናቸው። ይመገባሉ። አላህ ከችሎታው በሰጣቸው ነገር ተደሳቾች ሲሆኑ ይመገባሉ። በእነዚያም ከኋላቸው ገና በእነርሱ ባልተከተሉት ወይም ባልሞቱት ወንድሞቻቸው በእነርሱ ላይ ፍርሃት ባለመኖሩና እነርሱም የማያዝኑ በመሆናቸው ይደሰታሉ። ስማኝ ወንድሜ፣ ይህን እድል አጥቼ ማልቀስ ይነሰኝ ሲለኝ ከልቤ ቀናውበት። እንዲህ አይነት ጀግና እስከ ዛሬ በእውኑ ዓለም አላጋጠመኝም። በል ይህን ታሪክ በራስ ቋንቋ ትጥቀምና ውጭ ላሉ ወንድሞቿ አድረስ እኔ የጽሁፍ ነገር አይሆንልኝም ብሎ ወረቀትና እስክሪብቶ አቀበለኝ። ግን እኔ ለመጻፍም ሆነ ጉዳዩን ወደ ኋላ ተመልሼ ለማስታወስ በወቅቱ አቅም አልነበረኝም። ቢሆንም የሰጠኝን መጻፊያዎች ተቀበልኩት። በመጨረሻም ዋና ዋና ብዬ የማስበውን ከግርፋትና ከድብደባ እንዲሁም ከስቃይ በተረፈኝ የመከራ ድሚያት እነዚህን ቀኖች ተጠቅሜ ይህችን ጻፍኳት። አልሐምዱሊላ ግን በዚህ አጋጣሚ ሁሉም ማዕከላዊ ውስጥ ያሉ ፖሊሶች አውሬዎች አይደሉም። ለእውነት እጅ የሚሰጡ ለህሊናቸው ያደሩ ለሰባይነትም ክብር የሚሰማቸው አሉ። ይህ ፖሊስ ከነዛ ጥሮች አንዱ ነው። በእውነትም አመሰግነዋለሁ። ምስጋናዬንም መልእክቴ በደረሳችሁ ሁሉ ስም ነው። ግን አስተውሉ፣ የእሱ አይነት ማዕከላዊ ውስጥ ከሚገኙት ከሶስት መቶ ፖሊሶች ውስጥ ምናልባት ብቻ ቢገኙ ነው። ለሀገራችን አስተዋይ ባለስልጣናትን ፈጣሪ ያብዛልን። የወንድሜን አይነት እውነተኛ ጀግና ህዝበ ሙስሊሙን በአጠቃላይ ያድርገው እያልኩኝ እኔም የዚህ አይነት ተአምር ተካፋይ ላደረገኝ አምላክ ምስጋናዬን እያቀረብኩ ነው የምሰናበታችሁ። አልሐምዱሊላህ አላህ ሁላችንንም በጀነት ይሰብስበን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን ደግሞ ለዛሬ ወደ መረጥንላችሁ ኢትዮጵያውያን ሙስሊሞችና የመሪ እጦታቸው ከተሰኘው ዶክመንታሪ ፊልም ላይ የተቀነጨበ ትንታኔ ነው። ወደሱ እናመራለን። ይህ ዶክመንታሪ ባለፈው ዓመት ሐምሌ ወር ላይ ተለቆ ከፍተኛ ተቀባይነት ያገኘ ፊልም ሲሆን አሁን ካለንበት ተጨባጭ ጋር ተዛማጭ የሆነውን ክፍል እንዲህ ያቀርበነዋል። ሱብሃንአላህ አህባሽና መሰሎቹ ከበርካታ አስርተ ዓመታት በፊት ታቀደው እየተፈጸመ ያለ ሴራ አካላት እንጂ ሌላ አይደሉም። ይህንኑ ሴራ ለማስፈጸም ከጽዮናውያን የቤት ስራውን የወሰደው ኢህአዴግም ቀደም ብሎ ሲያስብበትና ሲያቅደው የቆየ እንጂ እንደ ድንገት የተጀመረ እንቅስቃሴ አይደለም። ፊታችሁ የምታዩት የኢፌድሪ የአምስት ዓመት እድገትና የትራንስፎርሜሽን እቅድ ጥራዝ ሁለት ገጽ 29 እንደሚገልጸው ከሆነ መንግስት በ2003 ዓመተ ልደት አንቀጽ 275 ን መሰረት ያደረጉ አዋጆችን ለማውጣት አቅዷል። የህገ መንግስቱ አንቀጽ 27 ደግሞ ሃይማኖትን የመተግበር ነጻነት ስለሚገደብባቸው ምክንያቶችና ሰበቦች የሚጠቅስ አንቀጽ ነው። አዎ ኢህአዴግ በጥቂት ዓመታት የሰጣቸውን ጭላንጭል ሃይማኖታዊ ነጻነቶች መልሶ ለመውሰድ መዘጋጀት ከጀመረ ቆይቷል። ህዝበ ሙስሊሙን ለዚህ ዓላማ የሚያመቻችና የሚያስነሳ ቡድን ደግሞ ከአህባሽ ሌላ ሊገኝ አይችልም። እናም ፖለቲከኛው አህባሽ ወደ ሀገራችን እንዲመጣ ተደረገ። ሰላማዊ ሕይወታችንም አደጋ ላይ ወደቀ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከ1987 ወዲህ ነዚህ ሙስሊሞች መሆኑ ቀርቶ የሌሎች መጠቀሚያ ከዚያም ሲያልፍ ሙስሊሞችን መግዣ መሳሪያ ሆኖ ሲያገለግል ቆይቷል። የአህባሽ አስተምሮ ጅማሮና ኢላማም ይኸው የውጭ ኃይላት ፍላጎት መሆኑን በተጨባጭ ማስረጃ ጭምር ማሳየት ተችሏል። ይህ የአህባሽ ፕሮጀክት እንደ ቀልድ ምንም የሃይማኖትና የዓለማዊ ትምህርት እውቀት በሌላቸው የመጅልስ አመራሮች ተጠንስሶ ተግባራዊ መደረግ የጀመረ ሳይሆን በመንግስት የረጅም ጊዜ ተግባራዊ መሆን የጀመረ ነው። መንግስት ይህን ዓላማውን እውን ለማድረግ መጀመሪያ የፈጸመው ተግባር ይህን እቅዱን ሊያስፈጽምለት የሚችል አዳዲስ የመጅልስ አመራሮችን ማስቀመጥ ነበር። በስፋት እንደሚታወቀው የመጅልስ አመራሮችን በመምረጥ ሂደት ቁልፍ ሚና ያላቸው የመንግስት ደህንነት ሰዎች ናቸው። እነዚህ የደህንነት ሰዎች ከመጅልሱ አመራሮች ጋር የጥቅም ግንኙነት በመፍጠርም ከፍተኛ ገንዘብ ሲመዘብሩ እንደነበር ይታወቃል። ከመጅልሱ አመራሮች ኋላ ወንበር ተቀምጠው ትዛዝ የሚሰጧቸውና እያንዳንዱን ተግባራቸውን የሚከታተሏቸው እነዚህ ደህንነቶች ናቸው። በፌዴራል መጅልስ ውስጥ ታምሩ የሚል የደህንነት ስም በረጅም ዓመታት ነግሶ ቆይቷል። ታምሩ ከኋላ በመሆን የመጅልስ አመራሮች በስልጣን እንዲቆዩና የመንግስትን ፍላጎት እንዲያስፈጽሙ ሌት ተቀን ይጥራል። ከዚያ ጎን ለጎንም በውስጥና በሌሎችም የጥቅም ጉዳዮች ተጋሪ በመሆን ራሱን ሀብታም ባለጠጋ አድርጓል። አሁን ወንበር ላይ ያሉት የመጅልስ አመራሮችም በደህንነት ሰዎች ለዚሁ ዓላማ ተመልምለው የመጡ መሆናቸው የሚጠቁሙ ማስረጃዎች አሉ። ይህ የሚጀምረው ከሼህ መሐመድ ሳሊህ ነው። ሼህ መሐመድ ሳሊህ ሀረር ኮምቦልቻ ውስጥ የሚገኙ ግለሰብ ናቸው። እኚህ ግለሰብ የአህባሽ መስራች የአብደላ አልሐረሪ ተማሪ እንደነበሩ የሚታመን ሲሆን ለወደፊቱም በአካባቢያቸው የአህባሽ ዩኒቨርሲቲ ተቋቁሞ የአብደላ አልሐረሪ ተተኪ ሙፍቲ እንዲደረጉ ሀሳብ ተቀምጦ ነበር። ሼህ ሙሐመድ ሳሊ አጎቱ በመሆኑ አሁን ያለው የመጅሊስ ፕሬዝዳንት አህመድ አብዱላሂ በቀዳሚነት በኦሮሚያ የጸጥታ ቢሮ ኃላፊ ለማ መገርሳ ተመለመለ። አህመድ አብዱላሂ በወቅቱ የሼህ ሙሐመድ ሳሊ ቡና ቀፊ የነበረ ሲሆን የጸጥታ ቢሮ ኃላፊ ለማ መገርሳ ከቡና ቀስነት አንስተው ለዚህ ኃላፊነት ቦታ ለማብቃት ለአመታት ሲኮተኮቱት ነበር። መጀመሪያ አረብ ሀገር ውስጥ የሚኖሩ ዶክተር ጄላን ገመዳ የሚባሉ ግለሰብ ለዚሁ ቦታ ታስቦ የነበረ ቢሆንም አህመዲን አብዱላሂ ለሼህ መሐመድ ሳሊህ ካለው ስጋዊ ዝምድናና አህባሽነቱ ጋር ተዳምሮ ስልጣኑ እንዲሰጠው ተወሰነ። የአንዋር መስጊድ ኢማም ጣሃ መሐመድም ሼህ መሐመድ ሳሊህ በመንግስት ዘንድ ያላቸውን ሞገስ በመመልከት ልጃቸውን ለትዳር በመጠየቅ በ2000 ዓመተ ልደት ጋብቻ በመመስረት ከሼህ መሐመድ ሳሊህ ጋር ዝምድና ፈጥሯል። ቀጣዩ ሹመት የነበረው የምክትል ፕሬዝዳንትነት ቦታ ነው። ይህ ቦታ መሐመድ ኢብራሂም ለተባለ ግለሰብ ነበር እንዲሰጠው የተደረገው። መሐመድ ኢብራሂም በወቅቱ ለዚህ ቦታ ሲመለመል አዲስ አበባ ቶታል ሶስት ቁጥር ማዞሪያ አካባቢ የሚገኘው የአፍራሽ ማዕከል ውስጥ በኃላፊነት ያገለግል የነበረ በመሆኑ ይህን ታሳቢ በማድረግ የመንግስት ደህንነቶች ምክትል ፕሬዝዳንት እንዲሆኑ ወሰኑ። በቀጣይነት የዋና ጸሐፊነቱ ቦታ የተሰጠው ለአልሙሐመድ ሲራጅ ነው። አልሙሐመድ ሲራጅ ይህን ስልጣን እንዲያገኝ ከበረከት ስምዖን ባለቤት ጋር ያለው የቅርብ የስጋ ዝምድና ከተቆጣ አካባቢ መገኘቱና የአካባቢ ተወላጆች በስርዓት ውስጥ ያላቸው የጎላ ቦታ ከፍተኛ አስተዋጽኦ አድርገውለታል። በቀጣይነት ምክትል ፕሬዝዳንቱ መሐመድ ኢብራሂም ከሌሎች ጋር የጥቅም ግጭት ውስጥ ገብቶ ከምክር ቤቱ ተባሯል። ይህ የምክትል ፕሬዝዳንት ቦታ ለረጅም ጊዜ ክስ ሆኖ ቆይቶ አቶ አዛም ሱፍ ተተክሶበታል። አቶ አዛም ሀረር ውስጥ የአህባሽ እንቅስቃሴ ያደርጉ እንደነበር የሚታወቅ ሲሆን ሀረር በሚገኘው የአህባሽ ማዕከል ውስጥም አገልግለዋል። አቶ አዛም በእምነታቸው አክራሪ አህባሽ ከመሆናቸውም በላይ በዓለም ላይ ያሉ እነ ኢማም ነዋዊን የመሳሰሉ የአሳይራ መስመር አሊ ሙስሊም በመክፈት መጥፎ ዝና አትርፈዋል። የመጅሊስ የጽህፈት ቤት ኃላፊ ተደርጎ የተሾመው አቶ ጀማል መሐመድም የሚረሳ ሚና የለውም። ይህ ግለሰብ በቀድሞ ስሙ ገብረ እግዚአብሔር በሚል ይታወቅ የነበረ ቢሆንም ከ1990ዎቹ መጀመሪያ ጀምሮ ባልታወቀ ሁኔታ ስሙን እስካያቱ ድረስ ጀማል መሐመድ ሷሊህ በሚል በማስለወጥና መስለሙን በመግለጽ በመጅሊሱ ተደላድሏል። ይህ ግለሰብ አሁንም ድረስ ሙስሊም የመሆኑ ጉዳይ አወዛጋቢ ነው። ግላዊ ዓላማውን ለማስፈጸም ቤተሰቦችን ከማሳሰርና ከማስገደል ወደ ኋላ የማይለው ሁሴን ኑረዲንም ከተመልማዮቹ ውስጥ ነበር። ሁሴን ኑረዲን ከ1997 ምርጫ በፊት በቀበሌ አፈጉባኤነት ይሰራ የነበረ ሲሆን በፈጸመው የሙስና ወንጀልም ከስራው ተባሮ ነበር። የኋላ ኋላ ግን ከአቶ በረከት ስምኦን ጋር በአላጌ ማሰልጠኛ ውስጥ ከተዋወቀ በኋላ ግላዊ ወዳጅነት በመፍጠርና የመንግስትን እቅድ እንደሚያስፈጽም ምሉ በመገዛት በአዲስ አበባ መጅሊስ ቁልፍ ቦታ ማግኘት ችሏል። የአዲስ አበባ መጅሊስ ፕሬዝዳንት ተደርገው የተሾሙት እነ ሰይድ ግዛውና ባህር አብደላ የመሳሰሉ ግለሰቦችም ለቦታው ሲታጩ የአገላል ሀረር አቀንቃይ መሆናቸውና የመንግስትን እቅድ ለማስፈጸም ሙሉ በሙሉ ፍላጎት ማሳየታቸው ታይቶ ነው። የመንግስት ደህንነቶች እነዚህን ቁልፍ የስልጣን ቦታዎች ከደለደሉ በኋላ በቀጥታ ወደ ስልጠና ነበር ያመሩት። እነዚህን የተመረጡ ቁልፍ አመራሮች በሐረር ከተማ በመስከረም 2001 ለአንድ ወር የዘለቀ ስልጠና ተሰጥቷቸዋል። ከሐረሩ ስልጠና በኋላም ኢህአዴግ አባላቱን በሚያሰለጥንበት አላጌ የግብርና ኮሌጅ አመራሮቹ ስልጠና ተሰጥቷቸዋል። እነዚህ ስራዎች ከተጠናቀቁ በኋላ የእነ አቶ ኤልያስ ሬድማን ካቢኔ በመበተን እነዚሁ በመንግስት እንጂ በህዝብ ያልተመረጡ እንዲሁም በመንግስት ተቦክተው የተጋገሩ ግለሰቦች በድራማ ስልጣን ላይ ወጡ። መንግስት ይህንን ተግባር ለረጅም ዓመታት ሲያከናውን እንደነበረና የመንግስት አመራሮችን ለራሱ ፖለቲካዊ ግብ ሲል በራሱ መርጦ ሲሾም እንደቆየ ዊኪሊክስ የተባለው መረጃ እስከትላኪ ድረገጽ ለዓለም ህዝብ አጋልጧል። ይህ ሲሆን የወቅቱ የአዲስ አበባ መስተዳድር አፈ ጉባኤና የቀድሞ መጅሊስ ውስጥ ይሰሩ የነበሩት አቶ ኤልያስ ሰይድ፣ አቶ ሬድዋን ሁሴን እና አቶ ከማል የተባሉ ግለሰቦች በታዛቢነት እንዲገኙ ተደርገው ነበር። የሹመት ስነ ስርዓቱ የተካሄደው ሺ አንድ ግሎባል ሆቴል ውስጥ ነበር። የሹመት ስነ ስርዓቱ ከመካሄዱ በፊትም ማን ፕሬዚዳንት፣ ማንስ ምክትል ፕሬዝዳንት መሆን እንዳለበት እንዲሁም ሌሎች የስልጣን እርከኖች በየትኛው ግለሰብ መያዝ እንዳለባቸው በተዘዋዋሪ መንገድ ከተነገረ በኋላ ከአርባ ሚሊዮን ለሚልቀው ሙስሊም ህብረተሰብ ስም ጥቂት እናውቅልሃለን ባዮች ምርጫ አደረጉ። የትግራይ እስልምና ጉዳዮች ምክር ቤትና የትግራይ ሸሪያ ፍርድ ቤት ፕሬዝዳንት ሼህ ኸድር አስመራጭ ሆነው ተቀመጡ። የደቡብ መጅልስ ተወካይ የሆኑ አቶ ሙስጠፋ የተባሉ ግለሰብም ማን ፕሬዝዳንት መሆን እንዳለበት ለመጠቆም ቀድሞ የተሰጣቸውን የቤት ስራ አከናወኑ። ምርጫ አይሉት ምርጫም በዚሁ መልኩ ተከናውኑ ሙስሊሙ ይኸው የመጅልስ አመራሮች ምርጫ ተደረገ ተባለ። እኛም እንዴት ከማለት ይልቅ በጋራ እርሺ ተቀብለናል አልን። ውሎ አድሮም መንግስት በጋራ የሰጧቸውን ተልእኮ በአፋስ አማካኝነት ማስፈጸም ጀመሩ። አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን ፕሮግራማችን መጨረሻ ላይ ተቃርበናል። የቀረን የባለፈው ጥያቄ መልስ ማቅረብ ነው። የባለፈው ሳምንት ጥያቄ የህዝብ ሙስሊሙ ብቸኛ የሆነው ያወላ ኮሌጅ በመቼ አመተ ልደት ተቋቋመ? ኮሌጁ እንዴትና በማን ነው የተቋቋመው? ኮሌጁ ከተከፈተ በኋላ ምን ምን አገልግሎቶችን ለህዝብ ሙስሊሙ ሲሰጥ ቆይቷል? የሚል ነበር። መልሱንም በተከታዩ መልኩ ዘርዘር አድርገን እናቀርብላችኋለን። ኡስታዝ አሊ በ1940ዎቹ እንደ አውሮፓውያን አቆጣጠር ኢትዮጵያ ውስጥ የግል ትምህርት ቤት ከፍቶ ሲያስተምሩ የነበሩ የመናዊ ናቸው። በወቅቱ ትምህርት ቤታቸውን ይዘው መዝለቅ ስላልቻሉም በ1950ዎቹ ትምህርት ቤቱ ተዘጋ። በጊዜው የነበሩ አስር ሀብታም አረቦችም የኡስታዝ አሊ ስራ ፈቶ መቀመጥ ልባቸውን ስለነካው ሊረዷቸው ተነሱ። በዚህም 1500 ብር በማዋጣት ትምህርት ቤቱን መልሰው እንዲከፍቱ አበረታቷቸው። ኡስታዙም ሶስት ክፍሎችን ተከራይተው ትምህርት መስጠት ጀመሩ። በ1961ም አንዋር መስጊድ አጠገብ የሚገኝ ባለ አንድ ፎቅ ህንጻ ውስጥ ለሁለት መምህራን በወር 50 ብር እየከፈሉ ቀጥረው ማሰራት ጀመሩ። በመጀመሪያዎቹ የትምህርት ቤት ጊዜያት የተማሪዎች ወርሃዊ ክፍያ ከ10 እስከ 15 ብር ስለነበረ ትምህርቱን የሚከታተሉትም የሀብታም አረብ ልጆች ብቻ ነበሩ። የትምህርት ቤቱ ስርዓተ ትምህርትም ከግብጽና ከሊባኖስ የተቀዳና ቁርአን፣ ተውሂድ፣ ፊቅህ፣ እንግሊዘኛና ሂሳብ የያዘ ሆኖ በአረብኛ ቋንቋ የሚሰጥ ነበር። ኡስታዝ አሊ በ1962 ትምህርት ቤቱን ለኢትዮጵያዊው አቶ አህመድ ሁሴን በ3000 ብር በመሸጥ ወደ የመን ገቡ። አቶ አህመድም የትምህርት ቤቱን ስያሜ ከኡስታዝ አሊ ወደ አወሊያ ትምህርት ቤት ለወጡት። በመቀጠልም የተማሪዎቹን ወርሃዊ ክፍያ በመቀነስ ከአምስት እስከ 10 ብር እንዲሆን ሲያደርጉ በአንጻሩ የመምህራኑን ደሞዝ ከፍ አድርገዋል። ከመስከረም 1963 ጀምሮም የትምህርት ቤቱ አጠቃላይ ገጽታ እየተቀየረ መጣ። ከ1963 እስከ 64 ኢትዮጵያውያን ተማሪዎች ብዛትም 20 በመቶ ደረሰ። በ1965 እንደ አውሮፓውያን አቆጣጠር ደግሞ የኢትዮጵያውያን ቁጥሮች ከአረብ ተማሪዎች መብለጥ ቻለ። በዚህ መሃል ግን ትምህርት ቤቱ የገንዘብ አቅሙ ስላነሰ አቶ አህመድ ወደ መካ ለሐጅ በተጓዙበት ወቅት የ Muslim World League አምርዳታ ጠይቀው ሳይሳካላቸው ተመለሱ። ከዚያም በ1966 የሊጉ ሎካን ኢትዮጵያን ሲጎበኙ ተዘዋውሮ ከተመለከቷቸው ቦታዎች አንዱ የአወላ ትምህርት ቤት ነበር። የሊጉ መሪዎች ወደ ሀገራቸው ከተመለሱ በኋላም ትምህርት ቤቱ ሊረዳ የሚችልበትን መንገድ ቀየሱ። ከ1968 ጀምሮ በሳውዲ አረቢያ ኤምባሲ በኩል ድጋፍ ማግኘት ጀመረ። አቶ አህመድ የትምህርት ቤቱን የወደፊት ጉዞ ለማጠናቀር እንዲረዳቸው በትምህርት ሚኒስቴር የተዘጋጀውን ስርዓተ ትምህርት መጠቀም ጀመሩ። በዚህም ለመጀመሪያ ጊዜ በ1972 ትምህርት ቤቱ የትምህርት ሚኒስቴርን እውቅና አግኝቶ የግል ህዝብ ትምህርት ቤት ሆነ። ከ1975 ጀምሮ የ Muslim World League የትምህርት ቤቱን ሙሉ ወጪ መሸፈን ጀመረ። በመስከረም 1984 ትምህርት ቤቱ በመስፋፋት የዘጠነኛ ክፍል ከፈተ። በ1985 ደግሞ የአስረኛ ክፍል ተማሪዎችን ተቀብሎ ማስተማር ጀመረ። በ1975 የግል ትምህርት ቤቶችን ብሔራዊ የማድረግ አዋጅ ሲወጣ አወሊያም የህዝብ ትምህርት ቤት ሆነ። በኋላ ላይ ኮሚቴው ትምህርት ቤቱ የሃይማኖትና አካዳሚክ ትምህርት እንዲያስተምር ሆኖ ስለተቋቋመ በሚሽን ትምህርት ቤትነት ይመዝገብ ሲል ለትምህርት ሚኒስቴር አመለከተ። ከ1976 እስከ 85 ባሉት ዓመታት 410 ተማሪዎችን ለብሔራዊ ፈተና ሲያስቀምጥ ከነዚህ 87 በመቶ የሚሆኑት ፈተናውን ማለፍ ችለዋል። ትምህርት ቤቱ ካፈራቸው ተማሪዎች ውስጥም በርካቶች በ1971 የተቋቋመውን የኢትዮጵያ ሙስሊም ወጣቶች ክበብን በመቀላቀል ኃይለ ስላሴን ለማስወገድ በተደረገው ትግል ውስጥ ተሳትፈዋል። ከ2006 በኋላ ግን ትምህርት ቤቱ ራሱን መቻል አቅቶት እየተንገዳገደ እንደሚገኝ መምህራኑ ይናገራሉ። በመተብተቡም ትምህርት ቤቱ በበርካታ ችግሮች በመተብተቡም ሁኔታውን ለመለወጥ በየጊዜው የተደረጉ ጥረቶች መና ሲቀሩ ተስተውለዋል። አድማጮቻችን በጣም ከፍተኛ ቁጥር ያለው አድማጭ መልሱን የላካችሁና የመለሳችሁ ሲሆን ሁላችሁንም ለተሳትፏችሁ አላህ ጀዛችሁን ይክፈላችሁ። እኛም በጣም እናመሰግናለን። ቀድሞ የመለሱት ሶስት አድማጮች ደግሞ የሚከተሉት ናቸው። ካሊድ ኢስማኤል፣ ሙሐመድ አህመድ፣ ሚፍታህ ሙሐመድ ናቸው። የዚህ ሳምንት ጥያቄያችን ደግሞ ተከታዩ ነው። የመፍትሄ አፈላላጊ ኮሚቴ አባላት የካቲት 26 2004 ከመንግስት ጋር የመጨረሻውን ውይይት ባደረጉበት ሰዓት ከቀረቡት ሶስት መሰረታዊ የህዝበ ሙስሊሙ ጥያቄዎች ውስጥ መጅሊስን በተመለከተ የመንግስት ምላሽ ምን ነበር? ምላሹ በህዝበ ሙስሊሙ ዘንድ ተቀባይነት እንዳይኖረው ያደረገው ዋነኛ ምክንያትስ ምን ነበር? እደግመዋለሁ። የመፍትሄ አፈላላጊ ኮሚቴ አባላት የካቲት 26 2004 ከመንግስት ጋር የመጨረሻውን ውይይት ባደረጉበት ሰዓት ከቀረቡት ሶስት መሰረታዊ የህዝበ ሙስሊም ጥያቄዎች ውስጥ መጅሊስን በተመለከተ የመንግስት ምላሽ ምን ነበር? ምላሹ በህዝበ ሙስሊሙ ዘንድ ተቀባይነት እንዳይኖረው ያደረገው ዋነኛው ምክንያትስ ምን ነበር? መልሳችሁን በኢሜይላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። አድማጮቻችን ለዛሬ ያዘጋጅንላችሁ ፕሮግራሞች የእስካሁኖቹ ነበሩ። ትግሉን በተመለከተ የምታገኙአቸው መረጃዎች ትንሽ ነው፣ ምንም አይሰራም ብላችሁ ሳትንቁ በኢሜይላችን ኤፍቲኤች ዘጠኝ አት ዶት ኮም በዌብሳይታችንም www በዌብሳይታችንም ደብሊው ደብሊው ዶት ፍትህ ሬዲዮ ዶት ኮም እንድትጎበኙን እንጠይቃለን። ፍትህ ሬዲዮም በብሉቱዝ ለወዳጅ ዘመድዎ ማስተላለፍ የመረጃ ክፍተት እንዳይኖር ስለሚረዳ ላልደረሳቸው በማዳረስ የበኩለውን አድራሻ ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።